الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه اللهم علمنا جهلنا وانفعنا بما علمتنا إنك أنت العليم الحكيم أه الحمد لله ያው የተለመደው በአሁኑ ሰዓት የፓልቶክ ደርሳችን ከቡሉጉል መራሚ ይቀጥላል ሐዲስ ቁጥር 26 ነው የሚለኝ እኔ ከሱ ነው የምንነሳው ዛሬ ኢንሻአላሁ ተዓላ ያው ርዕሳችን ኪታቡ ጧሃራ ውስጥ ነው ያለነው ኢዛራቱ ነጃሳ ወበያኑሃ ነው ነጃሳ የሚባለው ምንድነው እንዴትስ እናስወግደዋለን የሚል ርዕስ ላይ ያለነው ሐዲስ ቁጥር 26 የሚቀራ ሰው መሽኩራ مشكورا السلام عليكم ورحمه الله وبركاته وعليكم السلام ورحمة الله وبركاته بسم الله والصلاة والسلام على رسول الله صلى الله عليه وسلم وعن أبي السمح رضي الله عنه قال قال النبي صلى الله عليه وسلم يغسل من بول الجارية ويرش من بول الغلام أخرجه أبو داود والنسائي وصححه, وصححه الحاكم طيب جزاك الله خيرا روي الحديث عن ابي السمح ابو السمح يسمح አባት ማለት ነው ከሱ ተዘገበ አቡ السمح ኦ ኻዲሙ ረሱልላህ ሰለላሁ ዐለይሂ ወሰለም የነብያችን አገልጋይ የነበረ ነው ይባላል ለሁ ሐዲሱን ዋሂድ ይብሉጉል መራም ላይ ይመስላል አንድ ሐዲስ አለው ይላሉ እሱ ምንድነው አሁን የቀራው ሐዲስ ነው አንሁ ቃል قال رسول الله صلى الله عليه وسلم يغسل من بول الجاريه يغسل ማለት ይታጠባል من بول الجاريه የህፃኗ የሴቷ ህፃን ሽንት ከነካ ልብስ ላይ የሆነ ነገር ላይ መታጠብ አለበት ብለዋል ويرش ይረጫል ሚን بول ጉላም ሊአጅሊ بول ጉላም የወንድ ልጅ ህፃኑ ማነ የህፃን የወንድ ልጅ ሽንት ስለነካው ደግሞ ይረጫል በመርጨት ይጸዳል ማለት ነው ይغسሉ ይታጠባል ሚን بول الجاريه ከሴቷ ህፃቸው የሴሽን ሽንት ሲነካ ወይረሹ ይረጫል ሚን በውሊል ጉላም የህፃን የወንድ ልጅ ሽንት በሚነካበት ሰዓት ማለት ነው ሐዲሱ አቡ ዳውድ ነሳኢ ዘግበውታል ኢማሙ ሐኪም ሷሂህ ብለውታል ሐዲሱ ሷሂህ ነው ራሳቸው ኢብኑ ሐጀር ተልኺስ የሚባል ኪታብ አላቸውና ተልኺስ የሚባለው ክታባቸው ላይ እስናዱሁ ሷሂህ ብለውታል ወቀድ ረጃህ البخاري صحته البخاري ያው አዘገቡትም እንጂ እሳቸውን መስፈር ስላላሟላ ሷሂህ ላይ አዘገቡትም እንጂ ሐዲሱን ወደ ሷሂህነት አምጥተውታል ነው የሚለው ዳረቁንም እንደዛ እሺ እዚህ ጋር ምንድነው የሚከብደው የህፃኗ ሁለቱም ህፃኖች ናቸው ምግብ ያልበሉ ናቸው የወንዱና የህፃኑ እንዴት ልዩነት መጣ ከምን አንፃር ነው የሚለው ነገር ነው طيب ከምን አንፃር ሊለያይ ይቻለ ነው እንግዲህ በሸሪዓችን እንተማመናለን ሸሪዓችን ወይም አላህ Subhanahu Wa Ta'ala ራሱ የሚናገሩት ነገር ህክማ ያለው መሆኑን አንጠራጠርም ግን ለምን ተለያየ እዚህ ጋር ዑለማዎች ብዙ ብለዋል የተለያየበት ምክንያት ተጠቃቅሰዋል እነዚህ ነገሮች የተጠቃቀሱ ነገሮችም ከሆኑ ትክክል ጥሩሽ እሺ ከዚህም ውጪ ከሆነ ያው ሸሪዓችን የሚያስተምረን ነገር ህክማ ነውና ሁሉም እንቀበለዋለን ነው ይغسሉ من بول طيب እንግዲህ لاجل اصابته الثوب او البدنه ማለት ነው ሽንቱ ይታጠባል ማለት ሲነካ ወይም በመንካቱ ምክንያት ይታጠባል ማለት ነው طيب አልጃሪያ ማለት በአረበኛ ቋንቋ ጃሪያ ማለት ኮረዳ ወይም ደግሞ ወጣት ሴት ማለት ነው ጃሪያ ማለት እዚህ ቦታ የተፈለገው ግን አጥፍለቱ ሚን النساء አቱ ሚን النساء ከሴቶች ህፃን የሆነችው ናት ጃሪያ በማለት የተፈለገችው እንጂ ባሪያም ጃሪያ ይባላል ያና ተጅሪ ትሮጣለች ባሪያ አገልጋይ አይደለች ከዛም ከዚህ ስለምትሮጥ ጀሪ ምንል ጀሪ የተወሰደ ጃሪያ ሯጭ ወይም ፈጣን እንደማለት ነው ያው የወጣት ነሰድብ እንደምታውቁት ሁሉ ነገር በእጃችን ይመስለናል ያው ጉልበቱም ሁሉም ሩጫውም ስላለ ማለት ነው ከዚህ አንፃር ጃሪያ የተባለችው ይባላል ለማንኛውም ምጠባ ህፃን ጥፍራ ተፈልገች እዚህ ቦታ ላይ ይረሹ ማለት ረሽ ማለት ከሶብ ዝቅ ይላል ሶብ መድፋት ነው ውሃውን በደንብ መንከር ነው ወይም መድፋት ነው ላው ላይ ረሽ ከተባለ ግን መርጭ መርጨት ታቀላችሁ ያው ከማጠብ በኃይል ደፍቶ ከማጠብ ይለያል طيب الغلام የሚለው ቋንቋ አልጉላም አንድ ሰው ወንድ ልጅ ከተወለደበት ሰዓት ጀምሮ አቅመ አዳም እስከሚደርስ ጉላም ይባላል በነገራችን ጉላም ባሪያውም ጉላም ይባላል ልክ እንደ ጃሪያቱ ማለት ነው ነገር ግን ባሪያም ባይሆን ጉላም የሚለው ቋንቋ ከተወለደበት ሰዓት ጀምሮ አቅመ አዳም እስከሚደርስ ጉላም የሚለው ስያሜ ይሰጠዋል ከዛ በኋላስ አቅመ አዳም ከደረሰ በኋላ ጉላም አይባልም እንደ አረብኛው ቋንቋ ከተባለ ደግሞ እ መጃዝ ነው የሚሉት በፊት የነበረውን በማየት ከማየት አንፃር እንጂ አሁን ላይ ጉላም አይደለም ማለት ነው طيب እና እዚህ ቦታ የተፈለገው في ዘመን الرضع ነው ጃሪያም ያለው ጉላምም ያለው في ዘመን الرضع እየጠቡ ባሉበት ሰዓት ባስፈላጊነት ምግብ ባልበሉበት ሰዓት ሽንታቸው ከነካ የሴቷ በደንብ ይታጠባል የወንዱ ይረጫል ሁለቱም ነጃሳ ነው በነገራችን ላይ የወንዱም የሴቷም ነጃሳ ነው ነጃሳነቱ የወንዱ ግን ቀለል ይላል ነው ለምን ቀለለ እናየዋለን ሌላው ሪዋያ ላይ ምን ይላል አሁን የጉላምና ጃሪያ የሚለው አሻሚ ቋንቋ ነበረ ሌላ ቦታ ግን ይغسሉ በውሉ الغላሚ الرضيع የሚጠባ የሆነው እሱ በውሉ الغላሚ الرضيع ينضح ይረጫል ይላል ስለዚህ ረዲዮ የተፈለገው የሚጠባ ወይም የምስጠባው የተፈለገችው ቦታ ላይ ማለት ነው የሴቱም ሆነ የወንዱ ማንኛውም ነገር ላይ ሁክሙ አንድ ነው የሚሆነው ነገር ግን ሸሪዓችን እዚህ ቦታ ላይ አንድ አይደለም ሲለን ደግሞ እንቀበላለን እዚህ ቦታ ላይ አሁን የወንድና የሴቱን ለይቶታል ማለት ነው በውሉ ቢንቲ ነጅስ የህፃኗ የሴቷ ህፃን ልጅ ሽንት ነጃሳ ነው እንደማንኛውም ነጃሳ እየጠባች ባለችበት ሰዓትም ቢሆን ነጃሳ ነው ማንኛውም ነጃሳ እንደሚታጠብ ይታጠባል ነው طيب ልብስ እንዲሁም ሌላ ነገር ከነካው ይታጠባል የወንድ ልጅ አሁንም ለሚያኩል الطعام لشهوه በስሜት በኩል አስፈልጎት ምግብ ያልበላ የሆነው ገና የናስ ጡት ብቻ የሚጠባ የሆነው ነጃሳ ነው ነገር ግን ነጃሰቱ አخف ነጃሰተ ምን በውል ቢንት ነው ከህፃኗ ሴት የወንዱ ይቀላል ነው ለምን ቀ አንዳንዶች የሚሉት ያው ቢመጠቀስ ስላለበት የሴቷ ሽንት የሚወጣበትና የወንዱ ይለያል የሚል ነገር አላቸው ወይም ደግሞ የሚወጣበት ሽንቱን ወደ ውጭ የሚያወጣው መሳሪያ ይለያል ያ የወንዱም እንደምታቆስ ነው የሴትም እንደምታቆስ ነው የወንዱ የመረጫጨት ባህሪ ያለው በተን ይላል ማለት ነው የሴቷ ግን አንድ ቦታ ላይ ነው የሚፈሰው ስለዚህ እሷ ያገኘውን ነገር በኃይለኛው ያረሰዋል ማለት ነው የወንዱ ግን አልፎ አልፎ ነው የሚረጨው ይበተናል እዛ ቦታ ላይ ደግሞ በመራል አሉ طيب ይሄ አንዱ ነው ሌላው ወንድ ልጅ ሙቀት አለው ሴት ልጅ ሙቀት የላትም ሙቀት ነገር ደግሞ እንትንን ነጃሳን ሲያገኝ ያቀለዋል ይቀንሰዋል ለዚያ ነውም ብለዋል የሴቷ ግን የሚቀንሰው ኃይል ሙቀት የለምና ነው አሉ ሌሎች ደግሞ የለም ይሄ አይደለም አሉ ወንድ ልጅ ማነው ወንድ ልጅ መውለድ የሚፈልገው ከወስታችሁ ካላችሁት ማለት ነው ምርጫ ቢሰጣችሁ ወንድ ሴት የምትፈልጉት ትክክለኛ የምትፈልጉትን መናገር ሁሉም ሰው ወንድ ልጅ ሲያይ ለማቀፍም ለመያዝም ይፈልጋል ወንድ ልጅ ላይ ሁሉም ፍላጎት ይኖረዋል ስለዚህ ያም ያሚያቅፈዋል ህፃን ስትሆን ብዙም ቦታ አይሰጧትም ከዛ አንፃር ብዙ ጊዜ መታቀፍ የሚያበዛው ብዙ ጊዜ ይነጅሳል ማለት ነው ብዙ ጊዜ የማታቀፈው ብዙ ጊዜ አትነጅስም ማለት ነው ስለዚህ የወንዱ የቀለለ ምክንያቱ ብዙ ጊዜ ሰዎች ለሚያቀፉት ያንን ያን ስለሚነጅሳቸው በዛ ሳሁን ታጠብ ይባል ከባድ ነው ስለዚህ ረሽ በመርጨትና በማከፍከፍ ብቻ እንዲጸዳ ተደረገ እዚህ ጋር ቃይዳ ሁሉ ይያለ በሸሪዓችን አልመሸቀቱ ተጅሊቡ ተይሲር የሚባል ቃይዳ አለ መሰረታዊ ነገር ነው ችግር ነገር ማቅለልን ያመጣን ነው እሽተዲ አዝመቱ ተንፈርጅ ይላሉ አንድ ችግር ከጠነከረ ከበስተጀርባው ዩስር ይመጣል ማለት ነው ሊቀል ፈልጓል ማለት ነው በሀገራችን የነበረው ችግር እንዴት ነበር እንደምታውቁት በጣም ጣራ ሲነካ መጨረሻ ላይ ግን ትንሽ ፈታ የሚያደርግ ነገር መጣ ማለት ነው አሁንም መሸቀ አንድ ነገር ለማስለቀቅ የሚያስቸግር ካለ ሸሪዓችን አልመሸቀፍ ተጅሊቡ ተይሲር ያለና ያቀለዋል ነገሩን ነው እንግዲህ ሌላም ሌላም ብለዋል አላያል ህትማው ይሄም ሆነ ሌላም ሆነ የወንድ ልጅ ይረጫል የሴቷ ልጅ ይታጠባል ሁለቱም ግን ነጃሳ ነው ብለናል ሌላው እንትንሳ ተውከት የሚባል ነገር አለ አይደለ ተውኪያ ተውኪያ ባፋቸው የሚወጣው ማለት ነው እሱስ እንዴት ይታያል የወንዱና የህፃኗ አንድ ነው ወይስ ይለያል የሚል ነገርም ያመጣሉ አንዳንዶቹ ያው እንደ ሽንቱ እንወስደዋለን የወንዱና የሴቱን የሚል ነገር አላቸው ዝሮ ዝሮ ሌሎች ደግሞ የለም በነበረበት ይቀጥላል እንደ ሽንቱ አንወስደውም የሚሉም አሉ አላየሃል ሸሪዓ መጥቶ ይሄ ነገር እንደዚህ አድርጉ ካላለ በቀር ባለበት ይቀጥላል እንደማንኛውም ነው የምንለው طيب ሌላው خلاص ቀጥል የሚቀጥለው ሐዲስ وعن وعن أسماء بنت أبي بكر رضي الله تعالى عنهما أن النبي صلى الله عليه وسلم قال في في دم الحيض يصيب الثوب تحطه ثم تغرسه بالماء ثم تنضحه ثم تصلي فيه متفق عليه طيب وعن أسماء عن ከመጣች አስማኢን ነበር የምንለው ያልተባለበት ምክንያት አለ ምን ጊዜም ስንቀራ አስማ የሚለው ስም ላይ ወአን አስማአ ነው የምንለው ቢንቲ አቢ በክሪን የአቡበክር ልጅ ከሆነችው አስማ ተዘገበ አቡበክር ያው የነብዩ አለይሂ ሰላቱ ሰላም ጓደኛ ወይም ምክትል ማለት ነው ከሳቸው በኋላ خلافون ያዝ አቡበክር ሲዲቅ ረዲየላሁ ዐንሁማ የአስማንም የአቡበክርንም ማኑ ዐንሁማ ማለት ለሷ ብቻ ቢሆን አንሃ ነበር የሚለው የሁለቱንም ስራ አላህ ወደደላቸው ማለት ነው አን ነብይ ሰለላሁ ዐለይሂ ወሰለም قال የአላህ መልእክተኛ ወደፊት የሚቀጥለውን ተናግረዋል ፊደሚል ሐይዲ ማለት የወር አበባን ደም አስመልክተው በዛ ምክንያት ተናግረዋል ያ የወር አበባ ደግሞ ዩሲቡ ተውበ ዩሲቡ አተውበ ልብስን የሚያስለሆነው ስለሚፈሰውና ልብስ ስላልነካው ሳይሆን ልብስን የሚነካ ስለሆነው የወራ አበባ ደም ሁክም የሚቀጥለውን ተናግረዋል ምን አሉ ተحته አሉ ተጠይቀው ነው ምን ማድረግ አለበት ብቻቸው ተحته አሉ ተحته ማለት ተፈግፈገው حتى الشيء يبرى عن الثوب وغيره يحطه حتى بمعنى فركه وقشره قرفته ፈገፈገው ማለት ነው حتى ازال عينه የሚታየውን ነገር እስከሚያሰቀው ድረስ ሲፈገፈግ ሐት ይባላል ተحطه ማለት ተፈግፈገው ثم تقرصه بالماء ثم تقرصه ማለት ተፈግፈገው ነው አሁንም ግን بالماء ነው ሁለተኛው የመጀመሪያው በደረቁ ነው ሁለተኛ ደግሞ ውሃ እያደረገች ተፈግፈገው ማለት ነው ውሃ እያደረገች ተፈግፍገው ተቅሩሱሁ ቢልማ ነው በውሃ ተፈግፍገው ተጠበው ከዚያ በደንብ ከራሰና ከረጠበ በኋላ ደግሞ ثم تمضحه በደንብ ትርፋበትና ተጠበው ነው ነድህ ማለት መርጨት ነበረ እዚህ ቦታ ላይ ግን ማዕናው ላ ثم تنضح ما ثم تغسله ማለት ነው ያው ሉጋው ተርሹሁ بالمعنى ውሃ ታከፍክፍበት ነው የተፈለገው ግን እዚህ ረሽ ብቻ አይደለም በደም ትልፋበት ማለት ነው እዚህ ጋር ተحطه ثم ثم እያልን የመጣው ثم የሚለው ቃል ከመጣ ነገርን ካልፈው አረፍተ ነገር የሚያያይዝ ከመሆኑ ጋራ ቅደም ተከተልን ያስይዛል በثم ከተነገረ አረበኛ ላይ ለምሳሌ جاء محمد وفاطمه بنن መሐመድና ፋጢማ መጡ ማለት ነው ማን ቀደመ ማን አብሮ መጡ አያስይዝም ቃላቱ መንጣታቸውን ብቻ የሚያሳየው ጃአ ሙሐመዱ ብለን ثم فاطمه ካል መጀመሪያ ሙሐመድ መጣ ቀጥላ ፋጡማ መጣች ማለት ነው ثم የሚለው ቃል ለውጡ ማለት ነው አሁን እዚህ ጋር ተፈትሁ አለ በደረቁ ተፈግፈገው ከዚያስ ثم ቀጥላ ነው ቀጥላ ደግሞ ተቅርሶ ቢልማ ውሃ ያደረገች ተፈግፈገው አሁን ተበው ثم تنضح ከዚያ ቀጥላ ላንዲው በደንብ ውሃ አድርጋ አሸፍችፋ መጭመቅ ማለት ነው ثم تصلي في ከዛ በኋላ ትስገድበት በዛ ልብስ ትስገድበት አሉ متفقون عليه ነው እሺ እዚህ ጋር ከዚህ ሐዲስ የምንወስደው ዋና ዋና ቁም ነገር ቢኖር ምንድነው የወር አበባ ነጃሳ ነው ነው ባቡ ኢዛለት ነጃሳ ነው ያለው አይደለ ወበያኒሃ አንደኛ የወር አበባ ነጃሳ ነው የነካ ሁሉ ይነጅሳል ማለት ነው طيب ሁለተኛ እንዴት እናስወግደው እንዴት እናጥፋው እንዴት እናንሳው አሁን በተነገረ መሰረት በቅደም ተከተል ይነሳል ነው ስለዚህ ነጃሳው ከተባለ ፈተጅቡ ኢዛረቱ ሚን አስቢ ከሰውነትም ሆነ ከልብስ ላይ ከሌላም ነገር ማቀቅ በሚቻልበት ዘዴ እናሰቃሁን በተነገረ በውሃ ማለት ነው ለምን ለአን ነብዩ ሰለላሁ ዐለይሂ ወሰለም አመረ بغسله እጠቡ ብለዋል እንዴት ማጠብ እንዳለብን ባስተማሩት መልኩ እናስወግደዋለን ነው ሌላው ነጃሳ ባይን የሚታይ ነገር እንደደም ማለት ነው ካለበት ቦታ ላይ ከለብሰውነት ላይ ማንሳት ሸርጡ من شروط الصلاه ከሶላት ቅድመ ሁኔታ አንዱ ነው ማለት ነው ካልተነሳ ሶላቱ ሶላት ሊሆን አይችልም فلا تصح الصلاه مع وجودها والقدره على ازالتها ማስወገድ እየተቻለ ሳያስወግዱ እንዳለ ዝም ብሎ መስገድ አይቻልም ለምን ነብዩ አለይሂ ሰላቱ ወሰለም እጠቡ ብለዋል ወደ ሷ ከመምጣቷ በፊት ተጠበውና ካጠበችው በኋላ ተስገድበት ብለዋል ደረቅ ከሆነ መፈግፈግ እንዳለበት መጀመሪያ ከዛ በውሃ ደግሞ ይፈገፈጋል ከዛ ደግሞ ይታጠባል ይሄ ሲሆን ሊተዙለ በቅየት ነጃሰ ነጃሳ ሁሉ ይወገዳል ማለት ነው ይሄን ቅደም ተከተል መጠበቅ አለበት ነው በተቃራኒ ብናረገውስ መጀመሪያ ውሃ ብንደፋ ያ ይሄን ካደረ ለንተሸት ነጃሳ ይላል ነጃሳው እንዳለ ይበከላል ወደ ላይ ይሄዳል ማለት ነው ስለዚህ ያልነካው ሁሉ ይነካብናል ያ እንዳይሆነ መጀመሪያ ይፈግፈግ የተባለው ከዛ መርጠባ ወደ ይፈግፈግ የተባለው ከዛ መታጠብ የተባለው ማለት ነው ሌላው የወራ አበባ ለብሳው የወራ አበባ ላይ የነበረችውን ልብስ የነካውን ብቻ ካጠበችው ሌላውን ባታጥበውም መስገድ ይበቃል ነው ዛሬ ልብስ ስለሞላን ብዙ ላንቸገር እንችላለን የቀድሞዎቹ ያቸው ልብስ ናቸው ያለቻቸው ልብስ ያቸው ናት የክት ልብስ የምትባለውም የምንግዚያም ልብሳቸው ሰው ስለሆነች ይቸገራሉ ስለዚህ ሁክሙ ምንድነው በዛው መስገድ ይቻላል ነው እዚህ ጋር ምን አሉ የወራባው ነው እንጂ ነጃሳው የወራባ የምታየው ሴት ነጃሳ አይደለችም ሰውነቷም ነጃስ አይደለም ያው የነካው ቦታ ካልሆነ በቀር ማለት ነው ለምን ከተባለ ይሄው ላቧ ይወርዳል ልብሷን ላብ ማግኘቱ አይቀርም ያልባል ግን ተጠበው ያሉት የነካውን ብቻ ነው ሌላውን ተጠባላሉም ጧሃራ መሆኑን ራሱ ይሄ ያሳያል ልብሷም ሆነ ራሷ ሰፊያውም ሆነ ጧሃራ ነች لانها لم تغسل لم تؤمر بغسل ثوب حيدها የሐይድ ልብሷን ተጠባል ተባለም የነካውን እንጂ ሌላው በነበረበት ጧሃራ ሆኖ እንደሚቀጥል ነው ነው ከዚያ ደግሞ ተስገድ በዛ በልብሷ አሉ ካጠበችው በኋላ የነካውን ካጠበች በኋላ እዚህ ጋር ምንድነው የሚያሳየው አን النجاسه اليابسه لا تزول ويطهر محلها الا بهذه العمليه الثلاث አሁን በተነገረው ሶስት አይነት አሳጥቶ ነው የነገረን መጀመሪያ በደረቁ መፈግፈግ ከዛ በውሃ አርጥቦ መፈግፈግ ከዛ ማጠብ በዚህ በሶስት አይነቱ ስርዓት ካልሆነ እንደማይወገር ነው ይሄን ካላደረገች አግባብነት ይኖረዋል ተብሎ አይጠበቅም ነው አጸዳም ማለት ነው ሶላቱም ሶላት አይሆንም ነው እሺ አሁን የወር አበባ ደም ነጃሳ ነው አስተጣጠቡም አሁን በተነገረው መሰረት ነው ተነገረ ሌላውስ ደም ማንኛውም ደም እጅ ሊሆን ይችላል ቁስል ያብጥና ይፈነዳና ያዣል መግል የምንለው ነገር አለ ደም የምንለው ነገር አለ እሱ ነገር ጧሃራ ነው ወይስ ነጃሳ ነው جمهور العلماء ነጃሳ ነው ነው የሚሉት ወይሩዋ አልኢጅማዕ ሁሉም ተስማምተዋል ኢጅማዕ አለበትም ይባላል ነጃሳ ለመሆኑ ባይሆን ከወር አበባ ደም ውጭ ያሉ ደሞች ትንሽ ከሆነች ይፈቀዳል ትንሽ ከሆነ ይፈቀዳል ማለት ያው አይነጅስም ብለዋል ብዛት ካለው ይነጅሳል አሉ የወር አበባ ከሆነሳ የእስቲሃባ የሚባለው ደም ከሆነሳ فلا يعفى عن شيء منهما የወር አበባና የእስቲሃባ የበሽታ የሆነ ደም ያው በማህፀን የሚመጣ ሁለቱም ማለት ነው እሱስ ትንሽም ብትሆን መታጠብ አለበት አለያ ሶላቱም አይበቃም ጸዳ ማለትም አይቻልም ያይነካው ነገር ነው ሌላው ነጃሳን አጥቦ ማስወገድ ባይን የሚታየው ማጥፋት ነው ነገር ግን ሶስት የጠበው አስር የጠበው የሚባል ነገር የለም በውሻ ላይ ብቻ ነው ሰባት ጊዜ የተባለው እዚህ ጋር አሁን ተጠበው ነው እንጂ ያሉት አንደዚህ ሁለት ጊዜ ሶስት ጊዜ የተባለ ነገር የለም ስለዚህ ነጃሳ ነገር በማጠብ ጠርቷል በቃው እስከሚባል ማጠብ ነው በቃ ቁጥር የተወሰነ ነገር የለውም ነው በአንድ ጊዜ እንኳን ቢሆን አጥባው በአንድ ከጸዳ ይቻላል ነው የሚሉት ዑለማዎች وهذا هو القول الراجح من اقوال اهل العلم ይላሉ እንደውም ሌላው ነጃሳን ለማስወገድ ምንድነው የምንጠቀመው ነው የውሃ ነገር በጣም ወሳኝ ነው ያለ ውሃ ነጃሳ ቢለቅ እኮ ለቀቀ ማለት አይቻልምና ውሃ ሸርጥ ነው ያለሱ ምንም ነገር አይቻልም ብለዋል ነፍስ የመጣው በውሃ ተጠበው ነው ያሉት እንጂ ታጥፈው ብቻ አይደለም በውሃ ተጠበው ስለዚህ ውሃ የግድ ነው ያለ ውሃ የሚያሰቅቅ ነገር የለም እንዴ ቤንዚን ለምሳሌ ቤንዚን እንበል ሌላም ነገር ኬሚካል ነገሮች ይኖራሉ በዛ ብታስወግደውስ ሌላ ፈሳሽ ነገሮች ማለት ነው ፈሳሽ ሳሙናዎችም አሉ ለምሳሌ ውሃ ይባላል ሳሙናዎችም ፈሳሽም ቢሆን ስለዚህ እንደዛ ባለ ግን በእነዚህ ዑለማዎች አካል አይቻልም ነው የሚሉት ነገር ግን እና አቡ ሐኒፋ እንደውም ሼኹል ኢስላም ተይሚያም ዝጋ አሉበት ሼኹል ኢስላም يرى ان التطهير قد يكون بغير الماء በውሃ ዋናው ነው ካለ ውሃም ሊሆን ይችላል ከውሃ ውጭ ምንም ነገር አይቻልም የሚለው ነገር መረጃ ያስፈልገዋል በዚህ ጉዳይ ላይ ደግሞ ያለ ውሃ ሌላ ነገር አይቻልም የሚል የመጣ መረጃ የለንም ይላሉ እንደውም የሚያሳየው ከውሃ ውጭ ያለ ነገር ማስለቀቅ የሚችለው ነገር አለ ማለት ነው የሚጠቁም ሌላ ሐዲስ አለ አሉ ምን የሚለው አንደኛ የሴቶች ልብስ መሬት ላይ ሲጎተት ምንድነው ያሉት ነብዩ አለይሂ ሰላቱ ሰላም ቀጥሎ የሚመጣው አፈር ሲነካው ሲፈገፍገ ይጸዳል ብለዋል ነጃሳ ይነካው ለምን ረዝማ ሲባቸው ቀጥሎ የሚመጣው ይፈገፍገ ይላል አፈር ያገኘው ይላሉ አዎ አሏቸው እሱ ያጸደዋል አሉ ይሄን የሚያመለክተው ከውሃ ውጭ ያለ ነገር ማስለቀቅ እንደሚችል ነው ሌላው ጫማ ላይ ነጃሳ ከነካው ጫማችን ነጃሳ ከነካው ከታች ማለት ነው ይፈግፈገው አፈር ላይ ተብሏል ثم ليدلكهما يدلكهما بالتراب فإن التراب لهما طهور من ሐዲስ አለ አብረው ዘገቡት ይሄም አፈር እንደሚያሰግገው የሚያሳይ ነው ሌላው ሲንጃ ላይ ሲንጃ ሽንት ቤት ገብተን ተጠቅመን ስንወጣ ውሃ ባናገኝ በሀገራችን ያው በድንጋይ የሚታበሰው አይደል በድንጋይ ቢታበስ ወይም በከተማው አካሄድ በሶፍት ቢያጸዳው ሰውየው ከዛ በኋላ መስገድ ይችላል አጸዳው እኮ ሽንትም ሆነ ሰገራ በሶፍት ካነሳው በድንጋይ ካነሳው ይጸዳል ዝም ብሎ መስገድ ይችላል ስለዚህ ይሄም የሚያሳየው ከውሃ ውጭ ያለ ነገር ማጽዳት ነው ያመለክታል እነዚህ ሁሉ እና ከውሃ ውጭም የሚያጸዳ ከተገኘ ይጸዳል ይላሉ ሼኹል ኢስላም ተሚያ አቡ ሐኒፋ የሚጋሯቸዋል وهذا القول هو الصواب ትክክለኛው ይሄ ነው ዋናው ውሃ ይሁን እንጂ ከውሃ ውጭ ሆኖ የሚያጸዳ ከተገኘና ካጠራው ይቻላል የሚለው ነው ዘመረ ኢንሻአላህ طيب نكتلو السلام عليكم ورحمة الله وبركاته وعن أبي هريرة رضي الله تعالى عنه قال قالت خولت يا رسول الله فإن لم يذهب الدم قال يكفيك يكفيك الماء ولا يضرك ولا يضرك أثره أخرجه الترمذي وسنده ضعيف طيب وعن ابي هريره كعبد الرحمن ابن صخر ከተባለው ሱሐቢ አቡ ሁረይራ ተዘገበ انه قال እሳቸው አሉ قالت خولة አሉ خولت አለች ብሎ ነው አቡ ሁረይራ خولة ያው ታዋቂ ሴት ነች ሱሐቢያ ነች ያ ረሱላህ ያ ካል ረሱሉ እንዳትሉ ያ ረሱላህ አይባልም ያ ረሱላህ ሙናዳ መንሱብ ይባላል ይሄ ጥሪ ላይ አረበኛ ጥሪ ከሆነ መንሱብ ነው የሚሆነው በተለይ ሙዳፍ ሲሆን ያ ረሱላህ ያ ረሱላህ አንተ የአላህ መልእክተኛ ሆይ ፈኢን ለም يذهب الدم አለቻቸው ያው ተፈክፍተው ተጠበው ምናምን ዶ ሲያስተምሩ ፈኢን ለም يذهب الدم ደሙ ካልሄደና ካልጠፋ ካለቀቀ ሰለቻቸው ቃለ يكفيك الماء ውሃው ያብቃቃሻል ማለት ካጠብሹ በውሃ በቂ ነው ወላ የድሩኪ ችግር አይፈጥርብሽም አፈሩሁ ማለት አፈሩ ሐይዲ ወይ ነጃሰቲ አው ደሚ የደሙ ወይም የወባው ደም ፋናው ምልክቱ መታየቱ የሚያመጣው ችግር የለም አንዳንድ ጊዜ እናጥበው እናጥበዋለን ልብስም ሆነ ምን አጠብንበት ቦታ ላይ ምልክት ያሳያል ምልክት ያሳያል ምንም አይለቅም ልክ ቀይ ወጥ ልብስ ሲነካብን አጥበነው ያው ይለየለ እንደዛ ማለት ነው ቀይ ወጥ ነጃሳ ያው ያልኩ እንደመሳችሁ ጋር በገጠር ደግሞ ያው ከብቶች ከብት ሰገራ ሲነካባቸው ያጥቡታል አይለቅም ያም ነሱ ነጃሳ ብለው የሚያጥቡት የከብት ግን ነጃሳ አይደለም ስለዚህ ታጥቦ አለቅም ብሎ ቢያለው ምንም ችግር አያመጣብሽም የወር አበባ እንደሆነ አጥበን አለቅም ካለ خلاص ልብስማን አንቆርጠው እንግዲህ ለጠቡ የተባለው እንጂ ቆረጡ አልተባለ ስለዚህ ምልክቱ መታየቱ ችግር የለውም ወላ ድሩኪ አሰሩሁ አخرجه ትርሚዚ ትርሚዚ ዘግቦታ ይያሉ ነው እዚህ ጋር ሌላ ቦታ ላይ አቡ ዘግቦታ ነው የሚሉት ትክክለኛው አቡ ዘግቦታ ነው የሚለው ነው እንዳዘገቡት የሚያወሩት ያው ኪታቡ ተጻፉት ወዳው ነው ወሰነዱ ضعيف ሰነዱ ግን ደካማ ነው አንዳንድ ጊዜ ሰነዱ ደካማ ነው ይላሉ ነገር ግን በሌላ ሰነድ በሌላ ዘገባ ተጠናክሮ ከመጣ ወደ ሷሂህነት ደረጃ ይመጣ ወይም ወደ ሐሰን ያርጃል ማለት ነው አልሐዲሱ ሷሂሁን ኢብኑ ሐጀር አሁን ضعيف ብለውታል ኢብኑ ዑመራን ባለቤት እሳቸው ስለሆኑ ለምን ኢብኑ ለሂያ የሚባል ሰው ነበረ ከዘጋቢ መካከል ኢብኑ ለሂያ ጽሁፍ አለው ኪታብ አለው በኪታብ እያየ ያወራውን ከላይ ያገኘው ሁሉ ጽፎ ይዞ ነበር በአጋጣሚ ሆኖ ኪታቡ ተቃጠለበት ነው የሚባለው ኪታቡ ከተቃጠለበት በኋላ ያወራው ሐዲስ ضعيف ነው ይቀላቀላል ትንሽ ሰብሯል ከዛ በፊት የነበረው ግን አይቶም ስለሚናገር ትክክል ነው ይላሉ ስለዚህ አሁን እሱ የዘገባቸው ሐዲሶች ብዙ ጊዜ መለየት ሲያቅታቸው ኪታብ ተጠለ በኋላ በፊት ላይ መለየት ሲያቅታቸው እሱ ያወራውን ሐዲስ ደካ ነው ይላሉ ነገር ግን ወለሁ ሻሂዱን ሙርሰል ሌላ ሙርሰል የሆነ ድጋፍ አለው ሐዲሱ اما الشيخ ناصر الدين الالباني فقد صح فقال صحيح الباني صحيح ብለውታል አቡ ዳውድ ላይ ብለውታል በይሃቂ ላይ አህመድ ቢዘግበውታል ቢስናድ ሰሂህ አንሁ ኢብኑ ለሂያ ቢኖርም ሌላ በርካታ ሰዎች እሱ አለበት ቦታ ላይ ታማኝ ሰዎች ዘግበውታልና ሐዲሱ ከሰሂህ አይወርድም ብለዋል طيب ስለዚህ ሐዲሱ ሰሂህ ነው ካል መልእክቱ ይያዛል ይተገበራል ማለት ነው አጥበረው እንዲያለ ነጃሳ ችግር አያመጣም ላ ይድሩኪ ማለት ላ ይልሂቁ ቢኪ መክሩሃ ነው አዘ ምንም የሚያደርስብሽ ስቃይ የለም ጉድለት የለውም እንዳልታጠበ ያልታጠበ ጉድለት ያመጣል አጥበሹም ቢያለው ግን ምንም ችግር አያመጣም ነው طيب መታጠቡን እንዳልታጠበ አያደርገውም ምልክቱ መታየቱ መጨረሻ ላይ ነው አሰር ማለት ምልክት ነው ወላ ይድሩኪ አሰሩ ማለት ምልክቱ መታየቱ ልጅ ለነካባቱ አሰር ይባላል የሰራው መልካም ስራ አሰር ይባላል እኛ ሞተም እንደ ምልክት ይሆናልና ማለት ነው አሰር የሚለው ብዙ ጊዜ ሐዲስም አሰር ይባላል ወጃፊል አሰር ይባላል ያው በማውራትም ሆነ በመተግበርም ሆነ መኖራችን የሚያመለክት ነገር አሰር ይባላል ዱካ በእግራችን የምንረግጠው ነገር አሰር ይባላል طيب ከዚህ ሐዲስ የምንወስደው ምንድነው የወራባን የነካውን ነገር ከሰውነት ሙን ከልብስ ማጠብ ነው የሚጠበቅብን የሚታጠበው በውሃ ነው እንቢ ያለና ያቃተው ችግር እንደማያመጣ በግልጽ ተቀምጧል ነው ሌላው ሸሪዓችን ምን አይነት ያማረና ጥሩ ተስማሚ የሆነ ነው የሰው ልጅ አቅሙ በቻል አላህን ይፈራል አላህን ይታዘዛል ከአቅሙ በላይ በሆነው አያስገድደውም ነው ሰው ከአቅምህ በላይ ለምን አልሰራህም አላህ ጠይቀው አቅምህ የሚችለውን አቅምሽ የሚችለውን ለምን አልሰራህም ለምን አልሰራሽም ግን ጠይቃለን አሁን እዚህ ጋር እጠቢው እንጂ እንቢ ብሎ ካቃተ ከአቅምሽ በላይ ነው እሱ አንቺ ላይ መለከትም እያሏት ነው ይሄ መልስ ለሁላችንም ነው ሌላው ቅድም እንዳልኩት ወራባ ላይ ያለ ሴት ሰውነቷ ላበቷ ጧሃራ ነው ነው ያው የሁዶች ለምጭራሻ አካባቢ አይቀርቡም ነበር ምግብ አብረው አይበሉም ወራባ ከመጣ ሴትየዋ ከቤትና ወጥተው ተረቀው እንደሚቀመጡ ነው የሚነገረው ነብዩ አለይሂ ሰላቱ ወሰለም ግን ግንኙነት ሲቀር ከዛዎች ተቃቅፎ መተኛት በልብስ ላይ እንደሚቻል ገልጸዋል ነው እሺ ወራባ ላይ ያለች ሴት ነጃስ አይደለችም ካል ለምን ታጠቢ ተባለች ወራባ ሲጨርስ ለምን ታጠቢ ተባለች የሚል ጥያቄ ያነሳሉ ብዙዎች ነጃሳ ስለሆነች አይደለም ሐደተን አክበር ነው ሐደተን አክበርማ ከውዱ መጻፍ የበለጠ ነጃ ሁኔታ ላይ ያለችውና እሱ ነጃሳ ነው አይባልም ነጃሳ ለማለት አይደለም አጠ እንደ ወራባ ማለት ነጃሳ ሆና ሊሰትየዋ ለማለት ሳይሆን ሸሪዓችን ያዘዘው ነገር እንደ ኢባዳ ነው ያዘዘው ነገር መተግበር ብቻ ራሱ ስላለብን እንጂ ነጃሳ ስለሆነች አይደለም ነጃሳማ ብትሆን አይሻ እንደዘገቡልን ነብያችን አለይሂ ሰላቱ ወሰለም አቅፈዋት አይተኙም ነበር በልብስ ላይ ቢሆን ማለት ነው ነጃሳ ብትሆን ነው ጭራሽም አይቀርባትም ነበር መራቅ ነበር ባንድ ይሁዶች ማለት ነው ነገር ግን ለህክመትን ያለሙሁ አላህ አላህ ለሚያውቀው ህክማ ኦራ በላይ የቆየ ሴት ትታጠብሏል ራስ ይቻል ህክማ አለው እንጂ ለነጃሳነቷ አይደለም ነው መኒ ጧሃራ ነው ነገር ግን ምን ይወጣ ሰው ይታጠብ ተብሏል ይሄም ራስ ይቻል ህክማ አለው አጂብ የሆነ ህክማ ያለው እንደውም طيب ቀጣይ አሁን ነጃሳን ጨርሰናል ቃሪ ካለ ይቅራ نعم السلام عليكم ورحمه الله وبركاته وعليكم السلام ورحمه الله باب الوضوء عن ابي هريره رضي الله عنه عن رسول الله صلى الله عليه وسلم قال لولا ان اشق على امتي لامرتهم بالسواك مع كل وضوء اخرجه اخرجه مالك واحمد والنسائي وصححه ابن خزيمه طيب باب الوضوء ስለ ውዱእ የሚገልጽና የሚያባ ነው እንግዲህ ነጃሳን ጨርሰን ከነጃሳ ነጃሳን ካስለቀቅን በኋላ ወደ ውዱእ የምንገባው ነጃሳና ውዱእ ይለያያል ነጃሳ የነካንን ልብሳችን ሰውነታችን ማጽዳት ነው ከዛ ቀጥሎ ደግሞ ወደ ሷ ከመከዱ በፊት መጸዳዳት ስላለብን ራሳችን ስለ ውዱ ይገልጻ ውዱ ማለት ምን ወضاء የተወሰደ ነው ከማብራት ከማጽ ምንድነው ከማብረቅረቅ የተወሰደ ነው ይላል አንድ ነገር ሲጸዳ ያብረቀረቃል ከቆሸሸ ይዝጋል ስለዚህ ውዱ ያደረገ ሰው ውዱ የሚያደርግ ሰው ካያችሁ ፊት እንኳን ራሱ ደስ ነው የሚለው ነዛፋ አለው ሑስናል ያምራል ውዱ የሌለው ሰው ማያደርግ ሰው ግን በጣም የሚደብረው የሚያስጠላ ስለዚህ ውዱ ቋንቋ የተወሰደው ከዚህ ከማብራት ወይም ከማብረቅረቅ የተወሰደ ነው ማለት ነው ውዱ ካል መስደር ነው ውዱ መስደሩን መስደር ነው ሆል ፊል ተግባሩ ማለት ውዱ ማለት ተግባሩ ነው ወዱ ከሆነ ግን ውዱ የሚደረግበት ውሃው ነው እቃው እቃው ላይ ያለው ውሃ ውዱ ውዱ ማድረጊያ ማለት ነው ወዱ አተይቱሁ ቢወድኢን ብዙ ጊዜ ካያችሁ አይሻ አቀረብኩላችሁ ዱ ማረጊያ ለማለት አተይቱሁ ቢወድኢን ነው ዋዋን ፈትህ አድርገን ወዱ ውዱ ካል ተግባሩ ነው መታጠቢያ ውዱ ማረጉ ነው እና ኢማሙ ነወዊ እዚህ ጋር ምን ይላሉ ተግባሩን ስንፈልግ ውዱ የማድረግን ተግባር ስንፈልግ ውዱ እንላለን በዶማሉ ውሃውን ስንፈልግ የውዱ ማረጊያ ውሃ ለማለት ስንፈልግ ወዱ ነው የምንለው ብለዋል ይሄ ቋንቋው ፍቺ ነው እንግዲህ እንደ ሸሪዓ ከወሰድ ውዱ ማለት ምንድነው ከተባለ ንጹህ የሆነ ውሃ ሌላንም ሊያጸዳ በሚችል አራት ብልቶችን ወይም አራት አካላቶችን ማጠብ ለየት ባለ መልኩ ውዱ ይባላል ነው ምን ምን ነው የምታጠበው አራት አካል ይላል አራት ብቻ ነው ውዱ የምንጠቀመው الوضوء شرعا استعمال ماء طهور في الاعضاء الاربعه አራት ብልቶች ላይ على صفه مخصوصه في الشرع በሸሪዓው በተነገረውና በተለየው ልዩ በሆነ አሰጣጠም ማለት ነው ቢያን ياتي بها مرتبه متواليه ቅደም ተከተሉን ጠብቆ አከታትሎ ማጠብ ማለት ነው طيب ያው ምን ምን ሰውነት ታጠባሉ ሊመጣ ነው ያው እግር ነው እጅ ነው ፊት ነው ሌላ ምን ቀረ አራት ብልቶችን ብሏል አራት አካላቶች እግር ሲል ያው አንድ ነው የምንለው እጅ ሲባል ሁለት ነው የምንለው እ ፊታችን ሶስት አራተኛ ጸጉር طيب ውዱእ ثابت بالكتاب والسنه በቁርአንም በሐዲስም ተነግሯል ያ አዩሃ ለናምኑ اذا قمتم الى الصلاه فاغسلوا وجوهكم وايديكم ሲል በቁርአን ተነግሯል ማለት ነው በሐዲሱም ሐዲሱ ዑስማን ወደፊት ይመጣል ነብዩ አለይሂ ሰላም ያለ ያለ ውዱ ሶላት የለም ብለዋል ውዱ አደራረግን ደግሞ ከሳቸው ነቅለው ዑስማን ያወሩ ሐዲስ መጣልና ኢንሻአላህ ስለዚህ በሐዲስም ጸድቀዋል ማለት ነው ኢጅማዕ አለ ኢጅማዕ ማለት ሁሉም ሙስሊም ባንዲ ድምጽ ውዱ መደረግ እንዳለበት ያጸደቀው ጉዳይ ነው ማለት ነው ውዱ ለምን አስፈለገ ነው ዋናው እናንተ የሚገባው ሶላት ዝም ብለን ብድግ ብለን ሳይድ ምን አለ አሁን ለምሳሌ ግራይን ታጥቤ ቆይቻለሁ ንጹህ ነኝ ግን ውዱ የለኝም ብርግ ብዬ ለምን መስጊድ አልተፈቀደም ለምን አስፈለገ ውዱ ጧሃራ ሆኖ ውዱ አድርግ ይባላል ሰውየው ንጹህ ሆኖ ውዱ አድርግ ይባላል ለምን አስፈለገ የሚለውም ሹ ያነሱታል ጀውሃሩ ሶላት ወሩሁሃ የሶላት ዋናው አስኳሉ ምንድነው አን የተሰወረ العبد انه امام الله تعالى ሶላት ስንገባ አላህ ፊት እየቀረብን መሆኑን ማስታወስ ነው ዋናው የሶላቱ ተደረገ قد افلح المؤمنون الذين هم في صلاتهم خاشعون ያለው እንጂ መጎናበሱ ብቻ አይደለም ኹሹዕ ኑሮት የሰገደ ነው ስለዚህ አሁን ውዱ አድርግ የተባለው ለምንድን ነው ሊከ የተሃያ ذهنه لذلك ውስጡ ስነልቦናው ክፍት ሆኖ ከአላህ ጋር የሚነጋገርና ወደ አላህ እየቀረበ መሆኑን እንዲያውቅ ተፈልጎ ነው የህይወታዊ እንቅስቃሴ ከነበረው የገንዘብ ፍለጋ ዱንያ ምናምን ጥቃ ብልጭልጭ ነገርን ወደ መፈለግ ተሰማርቶ የነበረው ስነ ልቦናው ምልስ ብሎ ወደ አላህ እንዲመጣ ነው ውዱ ማድረግ ነው ወደ ኢባዳ ከመሰለፋችን በፊት ነው ለምን ከተባለ በተለያዩ ስነ ልቦና ውስጥ የገቡ ሰዎች ውዱ ለማድረግ ሲዘጋጁ ሲታጠቡ ምን ሲሉ ቀስ በቀስ ቀስ በቀስ ከነበሩበት ሲግራ ሰጥመው ከነበረበት ተመልሰው ወደ አላህ እንዲቀርቡ ተፈልጎ ነው ማዘጋጃ ነው ማለት ነው ቀስ በቀስ እያዘጋጃቸው ነው ውዱ فإن المستغرق يفكر في اعمال تجارته የሚያስተሰው ስለ ንግዱ ስለ መፈብረክ ስለ አንዳንድ ነገሮች ብዙ ነገር ያስባል ውዱ አድርግ ሲባል እዚህ ጋር ትንሽ ሚስኮል ሰጠ ነው ማለት ነው ሚስኮል ሚስኮ ሰጠው ይዘጋጃል ማለት ነው ከዛ በኋላ ዝግጅቱን ታጥቦ ምን ሲል ውሃስነከው ደግሞ ሰውነቱ ቀዝቅዞ ማን ምንድነው ፍቱር አግኝቶት የነበረው ሰውዬ ጠንከር ይላል ነቃ ይላል እንቅልፍ የሚወሰደ ሁሉ ይነቃል ማለት ነው በሐሳቡም የተጠመደው ሰው ከሐሳቡ መልሰው ውሃስነከው ማለት ነው hatta የተቆጣ ሰው እኮ ውዱ አድርግ ነው የሚባለው ውዱ ሲያደርግ ያቁጣው ጠፍቶ ትንሽ ወደ ማስተንተን ይመጣል ማለት ነው ስለዚህ ከዛ በኋላ ወደ ኢባዳ ወደ ሶላት ሲገባ አማረ ሶላት ትክክለኛ ሶላት ያደርጋል ይሄ ጸዳ ሁለተኛ አእምሮን መለሰው ማለት ነው ከዛ በኋላ ሶላት ሲገባ ሁሹ ያለው ሶላት ይሰግዳልና ነው ሌላው ይዘፈቀዱ አሐድኩም ሚመናሚ ፈለስተንፊር ثلاثه ታይቶ የነበረ ሰው ከንቅፉ ሲነቃ ባፍንጫው ውሃ ያስገባና ያውጣ ብለዋል ለምን ፈኢነ ሸይጣን የቢቱ አላ ኸሹሚሂ እዚህ አፍንጫው ኮሽኮሽ ሰይጣን ያድርበታልና ውርሱን ያጽዳው ተባከን እንቅልፍ ይነሳ አንድ ሰው ሰኝቶ ሲነሳ እጁን ወስዶ ከውሃ ውስጥ አይረው ሶስት ጊዜ አጥቦ ሳያጸደው ተብሏል አላየህ በውዱ ዙሪያ ብዙ ሀዲሶች መጥተዋል የውዱ ፈዳኢል ትሩፋቶች ብዙ ናቸው ታጥበን በሚንጠበጠበት ሰዓት ከሰውነታችን ውሃው አኺር አልቀጥራ ጋር ወንጀላችንም እንደሚታጠብ ተነግሯል ሌላው ነብዩ አለይሂ ሰላቱ ወሰለም እነ ኡመቲ ወይም እነ አው እነ ኡመቲ እነ ኡመቶች ይባዓቱ የውም القيامه غر محجل من اثار الوضوء ብለዋል ከውዱ ፋና ወይም ምልክት የተነሳ ያጥቧቸው የነበሩ ሰውነቶቻቸው እያብረቀረቁ እያበሩ የቂያም ቀን ይነሳሉ በዛ ኡመቶች እንደማ አቃቸዋለሁ ምልክታቸው ነው ብለዋል ሌላው ጅብሪል ነብያችን አለይሂ ሰላቱ ወሰለም ውዱእ አደራረግን አስተምሯቸዋል የሚልም ነገርም አለ ሶላት እንዳሰገዳቸው ሁሉ ማለት ነው አላየሃል ቀጥታ ወደ ሐዲስ ስንገባ عن ابي هريره كابو هريره ተዘገበ رضي الله عنه عن رسول الله صلى الله عليه وسلم ከነብያችን በመጥቀስ انه قال ነብያችን ብለዋል ማለት ለውላ አን አሹቀ على امتي በኡመቶች ላይ ማስቸገር ባይሆንብኝ ኖሮ አስቸግራቸዋለሁ አልከብድባቸዋለሁ አጨናንቃቸዋለሁ የሚለው ስጋት ያዘኝ እንጂ ይሄ ባልነበረ ለአመርቱሁም ባዘዝኳቸው ነበር ወይም አዛቸው ነበር? በምን ቢሲዋኪ መፋቂያ ወይም መሟጫ ይሉታል እሱን እንዲጠቀሙ ማኩሊ ውዱኢን እዚህ ጋር ወዱ አይደለም እሺ ማዓ ኩሊ ውዱኢን ነው ተግባር ነው ውዱ የሚባለው ብለናል ከየውዶ ጋራ ውዱ ባደረገ ቁጥር አንድ ሰው ሲዋክተን በየ አዘው አዛት ነበረ ነገር ግን በየውዱ ሲዋክ ተጠቀሙ ማለት ኡመቶችን ችግር ላይ እንደመጣል ይሆንብኛል እዝነቱ ይዞኝ ታውቋቸው ሳላዛቸው አሉ እዚህ ጋር ዋጅብ እንዳይሆን ፈርተው እንጂ አሁንም ቢሆን መጠቀሙን እያበረታቱት ነው ግን ዋጅብ አይደለም ውዱእ ብቻ አድርጎ ሲዋክ ሳይጠቀም ቢሰግድ ይቻላል ነው እዚህ ጋር እንደ ኩል ውዱእ ነው ማአ ኩል ሌላ ቦታ ማአ ኩል ሶላት የሚልም አለ በየሶላቱ ሲዋክ እንዲጠቀም አዝዝ ነበረ የሚልም ሐዲስ አለ ሲዋክ ያው መታቁ ሲዋክ ነው ሲዋክ ማንኛውም እንጨት ሳይሆን ከእንጨቶች የሚመረጡ እንጨቶች አሉ እርግጥ በሁሉም ይቻላል ጥርስን ሊያጸዳ በሚችለው ሁሉ ይቻላል ነገር ግን ለየት ባለ መልኩ ደግሞ ያጸዳሉ የሚባሉ ያው የሚታወቁ ዛፎች አሉ እነሱ መጠቀም አለብን በጥቅሉ ሐዲሱ ውዱ እንዲያስፈልግነቱ ሁሉ ሲዋክም አስፈላጊ ነው እንደውም በሐዲስ የተነገረው ውዱ ምንድነው ጥቅሙ ጥርስን ያጸዳል በጌታም ዘንድ የተወደደ ነው የሚለው ታውታለ እሺ ማኩል ውዱኢን ለውላና ሽቃላው ምት ለአመቱን ቢሲዋክ ማኩል ውዱኢን እዚህ ማኩል ውዱኢን የመጣው ማኩል ሶላትም አለ ያ ቦታ ላይ አላየሃል ሲዋክ መጠቀም መፋጫ መጠቀም ጽዳትን መጠበቅ በጣም ተወዳጅና ተፈላጊ ነው ለውላ መኻፈቱ المشقه على امتي በኡመታቸው ላይ ስጋቱ ባይኖር ኑሮ ሲዋክ መጠቀም አለባችሁ ብለው ሊያዙ ነበረ ነገር ግን ከማዘናቸው የተነሳ ሳያዙን ቀሩ ማለት ነው ልክ እንደ ተራዊህ ማለት ነው ተራዊህም ሁለት ሶስት ቀን አሰግደው ከዛ በኋላ ፈሩ በቀጣይ በሰራው ላይ በሰዋት ከቀጠል አላህ ግዴታ ያመጣና ደግሞ ኡመቶች ይቸገራሉ ከሚል አንፃር ያበት አጋጣሚ አለ ነብዩ አለይሂ ሰላቱ ወሰለም ያው በሐዲስ የተገለጸው በቁርአን ተነገረው ለኡመታቸው ተጨናቂ ናቸው ሐሪስና አለይኩም ነው የተባሉት በጣም አዛኝ ናቸው ارسله الله رحمه للعالمين አይደለም ለኡመታቸው ለዓለም እዝነት አድርጎ አላህ Subhanahu Ta'ala የላካቸውና አዛኝ ናቸው ከማዘናቸው የተነሳ ሲዋክን ግዴታ ማድረግ አልፈለጉም ነገር ግን ብንጠቀሙ በጣም ጥሩ ነው ስለዚህ ከዛ ሀዲስ ነው ምንድነው استحباب ተአኩድ استحباب السواك مع كل وضوء ከየውዶ ጋራ ሲዋክ መጠቀም በጣም የተጠና ሱና መሆኑን ነው ስለዚህ ከሱናንፍም ወደ ዋጅብ ጠጋ ይላል አሉ አንዳንዶቹ ካነጋገሩ ወስደው ማለት ነው እሺ ሌላው خشيه عدم القيام به ሲዋክን አዘው ግዴታ አድርገውት ሰዎች ሳይጠቀሙ ከቀሩ ቅጣት ነው የሚመጣው ይሄንን ፈርተው ነው የተውት ማለት ነው አልመሸቀቱ ተጅሊቡ ተይሲር በየቅድሜ ነገርኳችሁ ቃይዳ ኩልየ ከዚህ ወስደውታል እዚህ ጋር አሁን መሸቃ አለ ችግር አለ ብለው ፈርተው እንጂ ግድት ያደርጉት ነበር ግን ችግር ይመጣል ብሎ ስጋቱ ራሱ መሸቀው ተይስራ መጣና ከዋጅብነት ወደ ሱና መጣ ማለት ነው ፈርድ ሳይሆን ቀረ ማለት ነው ብዙ ኢባዳዎች አሉ ይላል ነብዩ አለይሂ ሰላቱ ወሰለም ከኡማታቸው የሚፈልጓቸው ሊያዟቸው ነገር ግን በግዴታ መልኩ እንዳይሆንባቸው ሰግተውና አዝነው የሚያልፏቸው አሉ መልእክቱን አድርሰዋል መልእክት አላደረሱም አንልም ነገር ግን በዋጅብነት ለማዘዝ ከበድ ይብሏቸው የሚተውት ነገር አለ ነው ለቀጃኩም ረሱል ምን አንፈሲኩም አዝና አለህ ማለትም ሐሪሱን አለኩም ቢሙን ረኡፍ ረሂም يريد الله ان يخفف عنكم رسول الله ከናንተ ላይ ማቅለል እንጂ ማካበር ማክበር ማስቸገር አይፈልግም وما جعل عليكم في الدين من حرج በዲናችሁ ላይ የሚያጨናንቅ የሚያጣብብ ነገር የለም አብሽሩ ደሩ መፋሲድ ሙቀደሙን على جلب المصالح ጥቅም ከማምጣት ጉዳትን መከላከል ይቀድማል የሚል ህግ አለ በሸሪዓችን ጥቅምን ከማካበት ጉዳትን መከላከል ይችን ቃይዳ በደንብ ያዟል አንዳንድ ሰዎች የሆነ ነገር ሲያዩ ለምን ይሄ ሰው እንደዚህ ያደርጋል እርምጃ እንሰድበት ይላሉ በዛ ሰው ላይ እርምጃ መወሰዱ የበለጠ ችግር የሚያመጣ ከሆነ ያ ነገር ቢቀርም ይሻለው እሺ ጥቅም አመጣለሁ ብለን ጉዳት የምናመጣ ከሆነ ዋጋ የለውም ነብዩ አለይሂ ሰላቱ ወሰለም ሲዋክን አዘው እ ሲተገብሩት ምንድነው በሚሆን ሰዎች አጅር ያገኙ ነበር ጥቅም ያመጣ ነበር ነገር ግን ታዘው ሳይሰሩ ከቀሩስ ምንድነው የሚያመጣው ጉዳት ያን ጉዳት ለማጥፋት ሲባል በዋጅብነት ሳያዙ ቀሩ ይሄ ነው እሺ المشقه تجلب التيسير درء المفاسد مقدم على جلب المصالح ما خير رسول الله صلى الله عليه وسلم بين امرين الا اختار ايسرهما ሁለት ምርጫ ከተሰጣቸው ነብዩ አለይሂ ሰላም ጉልበት ቢኖራቸውም ኃይል ቢኖራቸውም መፈጸም ቢችሉም ቀለል ያለ ነው የሚመርጡት ለኡመታቸው ቀላል ነገር ስለሚፈልጉ ማለት ነው ኢላ اختار ايسرهما ما لم يكن اسما ይላል ቦታ ላይ ወንጀል ተነድረስ ምርጫ ሐላል ከተሰጣቸው ቀላሉ ነው የሚመርጡት ማለት ነው እና ስለ ሲዋክ ብዙ ብዙ ብዙ ተብሏል አላየሃል ለዛሬው እዚህ ይበቃናል ሲዋክን ተጠቀሙ ሲዋክ በጣም ጠቃሚ በተለይ ተፈጥሯዊ ሲዋክ ይሄ ሰው ሰራሽ የሆነ ስዋክ እኮ ብዙ ጊዜ ከጥቅሙ ጉዳትም እያመዘነ ነው ግን ሸሪዓችን የሚያዘው ሸሪዓው የሆነው ትእዛዝ በጣም ጠቃሚ ነው የስዋክን ነገር የሚያክል ነገር የለም ይፈልግ ይሄ ኬሚካል ያመጡ ምን ቢሉት እንደም በኬሚካል አጸዳን ብለው ጥርስ ቢሆን ለጊዜው ያነጣው የሚያመጣው ኮተት ደግሞ ከዛ በላይ ነው እና ተፈጥሯዊ የሆኑ ሸሪዓችን የሚያዛቸውን ነገሮች ከተቻለሱ መጠቀም በጣም ጥሩ ነው ይሄን ስላችሁ ይሄኛው አይቻልም እያልኩ አይደለም የሚቻለው የሚፈል ነው ነገር ሙባህ ነው ምን ጊዜ ኢንሻአላህ هذا والله اعلم